بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ዛሬ የምናየው ማለት ነው ሱረቱል በለድ ነው سورة سورة البلد آه البلد مالت أجر مالتنا إخوتي البلد مالت أجر مالتنا سورة البلد مكية وآياتها عشرون آية سورة البلد آه نبي صلى الله عليه وسلم ود مدينة كتسددوا ود مدينة كمسددات شو بفيت كتوردوت مرافوج معكل አንዷ ነች ሱረቱል በለድ አልበለድ አልበለድ በመባል የተሰየመው መካ ነው አልበለድ መካ ነው ኢብራሂም አለይሂ ሰላም ረቢ ጅዓል ሃዛ በለደን አሚና ብለው ማለት ነው ያሉለት አልበለድ እሱ ምንድነው ሱረቱል በለድ አልበለድ የተባለው መካ ነው خير بسم الله الرحمن الرحيم لا أقسم بهذا البلد الله سبحانه وتعالى በፈለገው ነገር ይምላል እኛ ልንምል የሚፈቀድልን በአላህ ስብሓን ወተዓላ ብቻ ነው አላህ ስብሓነሁ ወተዓላ የሚምልባቸው ነገሮች የሱ የሱን ሀያልነት ክብር ልዕልና ጥበብ የሚገልጹ ናቸው ላ ኡቅሲሙ ቢሃዘል በለድ አቅሰመ ማለት ማለ ነው። አቅሰመ ዩቅሲሙ ኢቅሳመን ማለ ይምላል መማልን ማለት ነው። ኢዘን ኡቅሲሙ ማለት እምላለው ማለት ነው። ላ ኡቅሲሙ ማለት ደግሞ ይቺ ላ የተጨመረችው ተቅዊየቱን ሊልከላም ንግግሩን ንግግሩን አንክሮ ለመስጠት ነው ተቅዊያ ነው አንክሮ ለመስጠት ላ ኡቅሲሙ ስለዚህ ኡቅሲሙ ከሚለው ቃል ላ ኡቅሲሙ የሚለው ላ ኡቅሲሙ የሚለው ክብደት አለው ላ ኡቅሲሙ እዚህ ቦታ ብቻ አይደለም የተጠቀሰው መርሐባ ላ ኡቅሲሙ ቢሃዘል በለዲ ይላል አላህ ስብሓነሁ ወተዓላ እምላለው بهذا البلد በዚህ አገር እምላለው ይላል أي بمكة المكرمة በተከበረው መካ በተከበረው መካ አላህ Subhanahu Wa Ta'ala ሐረም ያደረገው የተከበረ ያደረገው ጸጥተኛ ሰው የማይነጠቅበት የማይዘረፍበት የማይገደልበት አንድ ሰው የአባቱን ገዳይ እንኳ በሐረም ውስጥ ቢያገኝ ማለት ነው ከሐረም እስኪወጣ ይጠብቃል እንጂ ማለት ነው ሐረም ውስጥ አይተናኮለው እና አላህ Subhanahu Wa Ta'ala ሐረምን አሚና ጸጥተኛ አደረግነው ወይተخطፉ الناس من حولهم ከነሱ ዙሪያ ያሉ ሰዎች እየተነጠቁ የተዘረፉ እነሱ በአማን እየኖሩ ታዲያ فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف ይላል መካ ውስጥ ሆኖ ሰውየው ስጋት አይዘውም እመታለው እደበደባለው ስጋት አይዘውም ማለት ነው እና لا أقسم بهذا البلد አለና አላህ Subhanahu Wa Ta'ala በዚህ ሀገር እምላለሁ አለና وأنت حل بهذا البلد ይላል وأنت حل حل ማለት የተፈቀደ የተፈቀደለት ሰው حل ይባላል وأنت حل بهذا البلد አንተ ይላቸዋል ነቢዩን صلى الله عليه وسلم حل የተፈቀደልህ ነህ بهذا البلد በዚህ አገር ውስጥ ማለት ነው አንተ ሐላል ነህ وأنت يا نبي الله محمد حلال بمكة أنت بمكة ውስጥ የተፈቀደልህ ነህ ምን ማለት ነው አንተ በመካ ውስጥ የተፈቀደልህ ነህ ማለት ምንድን ነው አንደኛ ነብዩ ሰለላሁ ዐለይሂ ወሰለም በመካ ውስጥ እንዳይኖሩ ማለት ነው ከመካ ይወጣታል እንጂ ከኛ ጋር አብሮ አይኖራትም ብለው ይምሉ ስለነበረ አይ እነሱ እንዳሉት ሳይሆን እኔ ነኝ ፈቃጁ፣ እኔ ነኝ ከልካዩ፣ አንተ በመካ ውስጥ ለመኖር ፍቃድ ተሰጥቶሃል ከጌታህ ዘንድ። ስለዚህ ወአንተ ሒሉም ቢሃዘል በለድ ነው። ሌላኛው ደግሞ ይሄ አላህ ስብሓነ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም የገባላቸው ቃል ኪዳን ነው። ቃል ኪዳን ነው ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም በፈትሑ መካ ጊዜ መካ ስትከፈት ማለት ነው አንዳንድ ሰዎች አንዳንድ ሰዎች ያጠፉትን ጥፋት ያህል ሁሉ አጥፍተው ማለት ነው ያጠፉትን ጥፋት ሁሉ አጥፍተው ዲኑን ተዋግተው ሌሎች ሰዎች ወደ ኢስላም እንዳይገቡ ማለት ነው ከልክለው ያልፈነቀሉት ድንጋይ አልነበረም። ቀንደኛ የኢስላም ጠላቶች ማለት ነው ኢስላምን ለመቀበል መቀበል ይቅርና ማለት ነው ሰላማዊ ዜጋ ለመሆን እንኳ ፈቃደኛ ያልነበሩ እኛ ስናያችሁ እንኳ ካላማራችሁን ከመካ ልናባረራችሁ መብት አለን ይሉ የነበሩ ሰዎች ማለት ነው እነሱ አላህ Subhanahu Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ድልን ሲያቀዳጃቸው ሙሽሪኮችን ደግሞ ድል ሲነሳቸው ያን ጊዜ አጥፊዎቹ ተጠለሉ መካ ውስጥ ሳለን ምንም አንሆንም ብለው ሲሉ ይሄን እንዳይሉ አላህ ቀድሞ ቃል ኪዳን ገባላቸው አንተ በመካ ውስጥ አንተ ነብይ ጥብቅ ስለሆንክ አንተ ሒሉም ቢሃዘል በለድ አላቸውና አላህ እገሌን እገሌን እገሌን የካዕባ ጥላ ስር እንኳ ቢጠለሉ እነሱ ላይ እርምጃ ውሰዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን የመጨረሻ እድል ተሰጥቷቸው ፈቃደኛ ባለመሆናቸው አሽዋፊዎች እና ተሳላቂዎች በመሆናቸው ከዚህ የተነሳ ማለት ነው ምንድነው እኽወቲ አላህ ስብሓነሁ ወተዓላ ወአንተ ሒሉም ቢሃذ በለድ እነሆ አንተ በዚህ አገር የተፈቀደልህ ነህ ልትኖር ልታስተዳድር ብሎ አላህ ስብሐነ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ቃል ገባላቸው። ከዚህ ቀጥሎ አላህ ምን አለ? ወዋሊዲን وما ولد አለ። ወዋሊዲን ዋሊድ የሚለው ቃል ولد ከሚለው የተወሰደ ነው። ولد ያው በአማርኛ ወለደ የምንለው ነው። ولد يلد والد ይባላል። ዋሊድ ወዋሊዲን በወላጁም እምላለው وما ولد በወለደውም ይላል። ዋሊድ የተባለው አደም ነው ይላሉ ዑለማው ተፍሲር አደም ነው። ወማ ወለደ ደግሞ ከአደም የተሰራጩት ዝርያዎች ናቸው። ወዋሊድን ወማ ወለድ አላህ ስብሓነ ወተዓላ ምን ይላል በሱረቱ ኒሳ መግቢያ ላይ ያ አዩሃ ናሱ እናንተ ሰዎች ሆይ ይላል ኢተቁ ረበኩም ጌታችሁን ፍሩ አለዚ ኸለቀኩም ሚን ነፍሲን ዋሂደትን እናንተን ከአንዲት ነፍስ የፈጠራችሁን አላህን ጌታችሁን ፍሩ ወኸለቀ ሚንሃ ጀሃ እሷም ጥንዷን ፈጠረላት ይላል ሐዋእን ወኸለቀ ሚንሃ ዘውጀሃ ወበሰ ሚንሁማ ሪጃለን ከሲራን ወኒሳአ ከነሱ ከሁለቱ ደግሞ ብዙ ወንዶችንና ሴቶችን بمدر لاي أسراج إلى الله سبحانه وتعالى إهن إنه وما ووالد وما ولد تعدى الله سبحانه وتعالى لا أقسم بهذا البلد بلو وأنت حل بهذا البلد على ووالد وما ولد بولاجم بولدوا مملالو على النا لقد خلقنا الإنسان يسولج برقد فترنو في كبد إلى كبد مالت من دنو ودامارينياو يقربنو الكبدو هو نصب تغات فغات دكام مالتنو لذي يسولج بدكام اسفتر دو يلال الله سبحانه وتعالى بسورة الانشقاق لاي مالتنو يا أيها الإنسان إنك كادح إلى ربك كدحا فملاقه لا أنت يسولج هوي إنك كادح አንተ እምትለፋ የምትተጋ እምትደክም ነህ ኢላ ረቢካ ኢላ አንተልቃ ረበክ ጌታህን እስክትገናኝ ድረስ ከድሐን አለ መልፋትን ለፍተህ መድከምን ደክመህ ፈሙላቂህ አለ ከዛን ጌታህን ትገናኛለህ ብሎ አላህ ስብሓነሁ ወተዓላ እዛ ላይ ይነግረናል። ለቀድ ኸለቅነል ኢንሳነ ፊ ከበድ። ስለዚህ ሁላችንም መገንዘብ ያለብን ነገር ምንድነው? ዱንያ ዱንያ ማለት ነው ላ ተዛሉ ሙትዒባ አድካሚ ነች። ዱንያ ማለት هذه هي الدنيا ዱንያ አድካሚ ነች። አዱንያ እዩ አዱንያ አንደኛ የሺቡ ሸባቡሃ የዱንያ ወጣቶች ያረጃሉ። የብላ ወየኽለቁ ጀዲዱሃ አዲስ የሚባለው ያረጃል፣ ይበጣጠሳል። አዱንያ እንደዚህ ነች። አልይ ብኑ አቡ ጣሊብ ስለ ዱንያ ተጠይቀው ተስአሉነኒ አንዳሪን ስለዚች ሀገር ነው እንደ የምትጠይቁኝ ይላሉ። አወሉሃ ቡካ ወአውሰጡሃ አና ወአኺሩሃ ፈና ብለዋል። አወሉሃ ቡካ ዱንያ መጀመሪያዋ ለቅሶ ነው። ማንም ህፃን ልጅ ሲወለድ እያለቀሰ ይወጣል ማለት ነው። ስለዚህ ዱንያን የሚጀምረው በለቅሶ ነው። ወአውሰጡሃ አና የዱንያ መሀከሏ ደግሞ አና ነው። አና ማለት ምንድነው? አይኑን ኑኑን አሊፉን ثم همزه አና አና ማለት ድካም ትጋት ማለት ነው። ሌላው ነገር ይቅርና መብላት መጠጣቱ ራሱ ያደክማል። መብላቱ ማመንዠጉ ደቀቀ አልደቀቀም ገብቶ ከሆዴ ጋር ተስማማ አልተስማማም በልቶ ማለት ነው ጨጓራ የሚያስነሳለ የሚያቃጥል የሚለበልብ የሚያስታውክ የሚያስቀምጥ ስንትና ስንት አለ ማለት ነው ስለዚህ ወደ ዱንያ ከመጣን ጊዜ ጀምሮ ማለት ነው ጊዜ ጀምሮ አኽራ እስክንሄድበት ጊዜ ድረስ ማለት ነው ሁሉ ነገር አድካሚ ነው ሁሉ ነገር አድካሚ ነው social life ኡ ማህበራዊ ኑሮ ማለት ነው በኢኮኖሚ ኢኮኖሚው ማለት ነው በተለያዩ ሀገሮች specially African countries ሌሎችም ሀገሮች ያው ነው ይሄን አገኘው ሲል ደግሞ ማለት ነው ሌላኛው spiritual problem አለበት ቀውስ አለ በቃ መንፈሱ አይረጋጋም የፖለቲካ ለመረጋጋት አለ እንደው ብቻ ዱንያ ላይ ያለው تعب ተቆጥሮ አይዘለቅም ማለት ነው እና የሰው ልጅ ፀሐይ ከወጣችበት እስክትገባ ፀሐይ ገብታ ጎህ እስኪቀድ ድረስ ቀንና ሌሊት እስኪተካኩ ማለት ነው። መጨረሻ ጌታውን እስከሚገናኝበት ጊዜ ድረስ ሁልጊዜ በድካም ውስጥ ነው ማለት ነው። ታዲያ ዱንያን መኖሪያዬ ነች፣ ደስታዬ እሷ ውስጥ ነው ብሎ ያለ ሰው ማለት ነው ተሳስቷል፣ እጅግ ተሳስቷል። ዱንያ መሸጋገሪያ ነች። መዝራዓቱን ሊልአኺራ ለአኺራ መዝሪያ ነች እንጂ ዱንያ የዘላለም አይደለችም እና ምን ይላል አላህ ሱብሓነሁ ወተዓላ ለቀድ ኸለቅነ ኢንሳነ አለ የሰው ልጅ በእርግጥ ፈጠርን ፊ ከበድ አለ ቀጥሎ እዩ ከሙሽሪኮች መካከል ከሙሽሪኮች መካከል አቡል አሹደይን ኢብኑ ኪልዳ የተባለ ሰው ነበረ ማን ይባላል ሰውየው አቡል አሹደይን ኢብኑ ኪልዳ የተባለ ሰው ነበረ። ይህ አቡል አሹደይን ኢብኑ ኪልዳ እጅግ ጉልበተኛ የነበረ ማን አለብኝ ይል የነበረ አምባ ገነን ነው። አቡል አሹደይን ኢብኑ ኪልዳ አላህ ስብሓነሁ ወተዓላ አለይሃ ትስዓተ አሸር በእሷ ላይ 19 ዘጠኝ አሉ አለ። 19 መላእክቶች ማለት ነው። عليها 19 ብሎ ሲል አላህ ስብሓነሁ ወተዓላ አቡላሹደይን ሲያሾፍ ምን አለ? ስሙ ሰዎች አስራ ዘጠኝ ናቸው ያሉት የሚባሉት መላይኮች አለ። እኔ ምን ምንኛ ታላቅ ምንኛ ጎበዝ ምንኛ ጉልበተኛ እንደሆንኩ ታውቃላችሁ አለ። ስለዚህ አስሩን እኔ ስራጥ የሚባለው ነገር ላይ የተረማመድኩኝ ወደ ቀኝና ወደ ግራ እጥላቸዋለሁ በጉልበቴ እናንተ ሁላችሁም ተባብራችሁ ዘጠኙን ያቅታችኋል ወይ ብሎ የተናገረ ነው። ዳሩ ይህ ሰው እጅግ ተሳስቷል። አንድ የጀሃነም መልአክ ሰባ ሺህ ሰዎችን አንዴ መዝገን ይችላል። ሰባ ሺህ ሰዎች ሰባ ሺህ ሰዎችን አንዴ መዝገን የሚችል ከጆሮ እስከ ትከሻው ጫፍ 700 ዓመት ያህል የሚያስኬድ ይህችን እኛ የምንኖርበትን ዱንያ እንደ አንድ የገብስ ወይንም የስንዴ ጥፍጥሬ ማለት ነው የሚቆጥር የሆነ መልአክ ባለበት አቡላሹደይን እኔ እንዲህ ነኝ ብሎ መናገሩ ቦታ አይሰጠው። ታዲያ አላህ ምን አለ? አያህሰቡ ይሄ ሰው ያስባል እንዴ? አያሕሰቡ ያስባል ይሄ ሰው አለን የቅዲረ አለይህ አሐዱን በሱም ላይ ማንም አካል የማይችል ማንም አካል እማይረታው በሱ ላይ ቻይ እንዳልሆነ አድርጎ ያስባልን አለ አላህ ከዛን ሙሽሪኮች ኢስላምን ለመዋጋት ምን ያህል አወጣችሁ በሚል ነበረ የሚፎካከሩት እኔ ይሄን ያህል ግመል አርጃለሁ ሙሐመድንና ሙስሊሞችን ለማጥፋት በሚደረገው ዘመቻ ይላሉ። እኔ ደግሞ ይሄን ይሄን ይሄን ያህል ገንዘብ መድብ ያለው ለአሽከሮች ለጀሌዎች ማለት ነው። ታዲያ አላህ Subhanahu Ta'ala ምን አለ? የቁሉ እንደ ዝና ማለት ነው። ይህንን እንደ ጀብዱ አድርጎ አህለክቱ እኔ እኮ ወጪ አደረግኩ ይላል። አህለክቱ ማለት አጠፋው፣ ወጫ አደረግኩ ማለን ሉበደን አለ። ማለን ሉበደን ማለን ሉበዳ ማለት ምንድነው? ማለን ከሲረን በጣም ብዙ የሆነ አለ። ማለን ከሲረን ማለት ነው። ብዙ ገንዘብን ወጪ አደረግኩ ብሎ ይላል። ከዛን እንደዚህ ማለት ነው ሲፈነጭ ኢስላምን ለመዋጋት የአላህን ዲን ለማጥፋት ማለት ነው ይሄን ያህል አደረግኩ ብሎ ሲል አያሕሰቡ ያስባል ይገምታልን አለም የረሁ አሐዱን ይሄን ንግግር ሲናገር እንዲህ ጥፋት ላይ ማለት ነው ሲጣድ አለም የረሁ አሐዱን እሱን ማንም አካል ያላየው ይመስለዋልን ይላል አላህ ከዛን አላህ እሱን የሚያይ መሆኑን አላህ በማናቸውም ነገር ላይ ቻይ መሆኑን ለመግለጽ አለም ነጅዐል ለሁ አይነይን እንዲህ ብሎ ማለት ነው እንዲህ ብሎ የሚናገረው ሰው አያስተውልምን አያስተውልምን አለም ነጅዐል ለሁ ለሱ አላደረግንምን አይነይን ሁለት አይኖችን ወሊሳነን ምላስ መናገሪያ አንደበትን ወሸፈተይን ሁለት ከንፈሮችንስ አላደረግንለትምን ይላል። ወሃደይናሁ መራነውም ደግሞ አነጅደይን ሁለት መንገዶችን ይላል። ነጅደይን ማለት ምንድነው? ጠሪቀይኒ ሁለት መንገዶችን መራ ነው ይላል። በእንዲህ የተሳተፍክ እንደሆነ በአላህ አመንክ እንደሆነ በመላእክቶቹ አመንክ እንደሆነ በመልእክተኞቹ አመንክ እንደሆነ አላህ ዘዘህን የሰራ የሆነ ከተከለከለ ከታቀብክና ከራክ እንዲህ አለልህ ጀነት የሚባል አገር አለ። እዚህ ዱንያ ላይ በጡማእኒና ትኖራለህ፣ አኺራ ላይ ደግሞ ጀነትን ትወርሳለህ ተብሎ ተነግሮታል አንዱ መንገድ። ይሄን የጥመት መንገድ ደግሞ ብትከተል ደመ ነፍስህን ፍላጎትህን ብትከተል ለሐቅ እጅህን ባሰጥ ጥፋት ላይ ብትሳተፍ ብታፈነግጥ ደግሞ ያኔ ደግሞ ጀሃነም ትገባለ ተብሎ በዝርዝር ተነግሮታል። ወሀደይናሁ ነጅደይን ይላል። ታዲያ እንዲያደረግኩኝ እንዲያደረግኩኝ እንዲያደረግኩኝ ብሎ የሚያወራው ይህ ይላል አላህ የሰው ልጅ ከሃዲ የሆነው فلا اقتحم العقبة على اقتحم مالت علف زلك مالتنا اقتحم يبالا تجاوز مالتنا اقتحم فلا اقتحم العقبة على حلا مالتنا حلا اقتحم العقبة من هل تاديا على يسو فلا اقتحم العقبة من هل تاديا عقبة وتوب نبرا إلى ምን አለ አቀበቱን ወጥቶ በነበረ ምን አለ አለ እቅተሐመ ተጃወዘ ነው አልአቀባ አቀበት ነው ፈለቅተሐመ አልዓቀባ ምን አለ አቀበቱን ወጥቶ በነበረ እንዲህ እንዲህ የሚያክልን ገንዘብ ወጭ አደረኩ ብሎ እንዲሁ ጉራውን ከሚነፋ ማለት ነው ይሄን አይሰራም ነበር እያለ አላህ የኸይር በሮችን ያመላክተናል فلقتحم العقبة عقبة نالتوت أمي سولج من هل عقبة توت كذبها لا بالناكر وما أدراك من أصوك ما العقبة عقبة سبال من اللي بالن تفلق من تردهن أوك يلعن فك رقبه አንደኛው አቀበት ሰዎች ሊወጡት የሚገባቸው ፈኩ ረቀበትን ይላል። ጫንቃን ነፃ ማውጣት ማለት ነው። ፈክ ማለት መፍታት ነው። ረቀባ ማለት ጫንቃ ነው። ጫንቃን መፍታት ምን ማለት ነው ታዲያ? ጫንቃን መፍታት ማለት የሰው ልጅ ከባርነት ነፃ ማውጣት ማለት ነው። እዩ ኢስላም ባርነትን በዚህ መልኩ ይዋጋል። ለወንጀል ማበሻ አድርጎ ኸይር ማግኛ አድርጎ ያስቀምጠዋል። ፈኩ ረቀበቴን ጫንቃን ነፃ ማውጣት፣ ሰውን ከችግር ነፃ ማውጣት፣ ከድህነት ጫንቃ ነፃ ማውጣትም ከዚህ ይመደባል። አው አለያ ደግሞ ኢጥዓሙን ማብላት መመገብ ነው አለ። ይጣዓም ማለት ማብላት ነው። أطعم መገበ አበላ፣ ዩጥዕሙ ይመግባል ያበላል። إطعاما ማብላትን መመገብን أو إطعام ወይ ደግሞ ማብላት ነው። في يوم እንዲህ ባለ ቀን አለ። ذي مسغبة ذي مسغبة ማለት ምንድነው? ዚ መጃዓ ማለት ነው የረሃብ ቀን የረሃብ ቀናት ኑሮ ማለት ነው ሲያሻቅም ዋጋ ሲሰቀል ድሆች መኖር ሲያቅታቸው ሚላስ የሚቀመስ ነገር ሲያጡ ከሀብታቡ ከሀብቱ ቆረስ አድርጎ ሀብታሙ ለድሃው መስጠቱ እንዲህ ያለውን ነገር ቢሰራ ነበረ بسرانة نبرا لكورا ميقبا ونجي مدفو نگر لاي يتت عادة لكورا يقبا لندي هين لمن على درقا ميل على الله أو اطعام في يوم في مسغبا ما نن يبلا يتيما يتيما بيابلا ذا مقربة يقربت يا زمدنا بالتبيت የሆነውን የቲም ቢያበላ ከዛ በኋላ ይህን ቢል ያምርበት ነበረ አው ምስኪነን ወይንም ምስኪንን ዛ መትረባ የአፈር ባልተቤት የሆነው ይላል እንዴት የአፈር ባልተቤት አዎ እኛ ባለ 16 ኢንች ባለ ስንት ኢንች ፍራሽ ላይ የዘነጠ አልጋ ላይ comfort ብርድ ልብስ አንሶላ ይሄን ለብሰን ነው የምንተኛው። አንሶላም የሌላቸው ብርድ ልብስም የሌላቸው ከላይ ዝናብና ውርጩ እየተለዋወጠ ማለት ነው። ከስር ደግሞ አካላቸውን የሚቆረቁር የሆነ አፈር አለ። እሱን ጠርገው የሚተኙ ሰዎች አሉ። የሚገርም ነው። እንዲህ ያሉ ሰዎችን ፈልጎ ቢያበላና ቢረዳ ነበር እንጂ ቁም ነገሩ ይላል አላህ እዚህ አንድ ታሪክ ላካፍላችሁ ኢማም አነወዊ ኢማሙ ነወዊ ሻሪሑ ሰሒሕ ሙስሊም ሰሒሕ ሙስሊምን ሸርሕ ያደረጉት ሙአሊፉ ሪያድ ሳሊሒን ሪያዱ ሳሊሒንን የጻፉት ኢማሙ ነወዊ እጅግ ድሃ መናጢ ድሃ ነበሩ። ዳ ቀጭን ነሒፍ ነበሩ መሬት ጠርገው የሚተኙ ነበሩ ከእለታት አንድ ቀን ከእለታት አንድ ቀን ከእለታት አንድ ቀን ባጠገባቸው አንድ እሸት ያልፋል ባጠገባቸው አንድ እሸት ሲያልፍ ወደ ቀኝ ኪሳቸው ቢልኩ ምንም ዲናርም ዲርሃምም የለም። ወደ ግራ ኪሳቸውም ቢልኩ ምንም ሳንቲም የለም። አዩና እሸቱን አምሯቸው ኢንሻአላህ በጀነት እንገናኛለን ብለው አለፏት። ሰዎች ምግብ እየቀያየሩ ሲበሉ ይህ አልተመቸኝም፣ ይህ አይስማማኝም፣ ይሄን ቀይሩልኝ ሲሉ ቅያሬ የሌለው ምግብ ብቻ ይሁን ምግብ ምግብ ይሽተት የሚሉ ስንትና ስንት ሰዎች አሉ። እንዲህ ያሉ ሰዎችን እየፈለገ ቢረዳና ከረሃብ ቢያድናቸው ያኔ ይሄን ሰራው ብሎ ቢል ያምርበት ነበረ። ደግሞ ሐቅን ለመዋጋት ገንዘብ አውጥቶ ነው እንዴ እ የሚኮራው እና የሚፈነጨው ይላል እንዲህ አድርጎ በነበረ ያምርበት ነበር። ثم كان من الذين آمنوا ከዚያን ደግሞ ከነኛ ካመኑ ሰዎች ጎራ ቢሆን ወተዋሰው ቢሰብሪ ችግር ሲመጣ በሰብር አደራ ከተባባሉት ሰዎች መሃል ቢሆን ወተዋሰው ቢልመርሐማ ለሰው ልጆች እዝነት ለማድረግ ምስኪንን ለመርዳት የተራበን ለማብላት፣ የታረዘን ለማልበስ፣ የተቸገረን ከችግሩ ለማውጣት ማለት ነው። ወተዋሰው ቢልመርሐማ በእዝነት አደራ ከሚባባሉ ሰዎች ጎራ ቢሆን ያምርበት ነበረ። እንዲህ እንዲያደረግኩ ቤለ ኡላኢከ እነኚህ ሰዎች ምስኪንን የሚያበሉ ባሮችን ከባርነት ጫንቃ ነፃ የሚያደርጉ የቅርበት የዝምድና ባልተቤት የቲሞችን የሚረዱ የሚንከባከቡ በሰብር አደራ የሚባባሉ በእዝነት አደራ የሚባባሉ እነሱ ኡላኢከ አስሓቡል መይመና እነኛ እነርሱ አስሓቡል መይመና የቀኝ ጓዶች ናቸው ይላል። ወለዚነ ከፈሩ እነኛ የካዱ ሰዎች ግን ቢአያቲና ባንቀጾቻችን ሁም እነርሱ አስሓቡል መሽአማ እነርሱ የግራ ጓዶች ናቸው የካሃዲዎች ቡድን የአማጽያን ቡድን የሙናፊቆች ቡድን የአመፀኞች ቡድን አስሓቡል መሽአማ የግራ ጓዶች ናቸው እነርሱ አለ አለይህም በእነርሱ ላይ ናሩን ሙዕሰደቱን የተዘጋች ሙዕሰዳ የተቆለፈች መውጫ ማምለጫ የሌላት እሳት አለችባቸው በእነርሱ ላይ ይላል። اللهم نجنا من النار اللهم نجنا من النار الله حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم اجعلنا من الذين آمنوا وعملوا الصالحات من الذين من الذين تواصوا بالصبر وبالمرحمة يا ذا الجلال والإكرام اللهم اجمعنا في دار كرامتك في جناتك جنات النعيم اللهم أنزل علينا رحماتك وبركاتك يا ذا الجلال والإكرام اللهم أصلح شأننا كله اللهم أصلح شأننا كله اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين توفنا مسلمين وألحقنا بالصالحين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين